ይህ ራዲዮ ነጃሺ የኢትዮጵያውያን ሙስሊሞች ድምፅ ነው። የመብት ታጋዩና የታሪክ ምሁሩ ዲን ጀበል የኢትዮጵያ ሙስሊሞች የጭቁናና የትግል ታሪክ የተሰኘ መጽሐፉ ክፍል 34 ትረካ ባልዋልኩት ውለሃል ብለው ቢከሱኝ ያለ ሕግ ያለ ፍርድ ቢወነጅሉኝም ቢገርፉኝ ቢወግሩኝ ከምሽት እስከትቢያ ፍንክችም አልልም የመጣው ቢመጣ ከበጎ ዓላማዬ ከእውነት አልወጣ ኢማም አህመድ አልጋዚ በ1543 እንደተገደሉ ባለቤታቸው ባቲ ድሎምበራ ለጋብቻ የሚፈልጋት መክፈል ያለበት መህር የአጼ ገላውዲዮስን አንገት ቆርጦ ማምጣት መቻል እንደሆነ ካወጀች በኋላ አሚር ኑር ኢብኑ ሙጃሂድ የጠየቀችውን መህር ሊከፍል ተስማምቶ እንዳገባት ባለፈው ሳምንት ትረካችን ማቅረባችን ይታወሳል። ለመሆኑ አሚር ኑር ኢብኑ ሙጃሂድ የገባውን የመህር ቃል ተሳክቶለት ከፍሎ ይሆን? መልሱን በዚህ ሳምንት ትረካችን ታገኙታላችሁ። ከሙሀባ ጀማል ጋር መልካም ቆይታ። ኢትዮጵያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 34 ረካ አጼ ገላውዲዮስ በተራው በኢማም አህመድ ስር የነበሩትን አካባቢዎች መቆጣጠሩን ቀጠለ። ደዋሮ፣ ባሌ፣ ሀዲያና ሌሎችም የሙስሊም ሀገራት ዳግም በክርስቲያኑ ጦር ቁጥጥር ስር ወደቁ። ከኢማሙ የጦር መሪዎች አንዱ የነበረው ወዚር አባስ ጥቃት ከፍቶ ደዋሩን፣ ፈጠጋርና ባሌን በማስለቀቅ ሶስቱን ያቀፈ እስላማዊ መንግስት ለማቋቋም ሞከረ። ግን ሳይሳካለት በ1545 ተሸነፈ። ሙከራውም ከሸፈ። በሌላ በኩል ባቲ ድል ወንበራ ኢማሙ ሲሰዋ የተማረከውን ልጇን መሐመድን ለማስፈታት አቀደች። የእርሷ አቅድ የመን ዘቢድ ከሚገኘው ሚናስ ጋር ልጇን ለመለዋወጥ ነበር። ሚናስ ወደ የመን ዘቢድ በተላከበት ጊዜ የየመኑ መሪ የነበረው ሙስጠፋ ፓሻ ኢስታንቡል ወደሚገኘው የኦቶማኑ ሱልጣን ሱሌይማን ደብዳቤ ጽፎ ከኛ ጋር የተባበረ ያዳል እስላም አሁን ሀበሻን የሚገዛው የንጉሱን ልጅ ወደ እኔ ልቆታልና የፈቃዴን ሳይሆን የፈቃደን ፈጽም ዘንድ ምን ማድረግ እንደሚገባኝ እዘዘኝ ሲል ጠይቆት ነበር። ሱልጣኑም የንጉሱ ልጅ እዚያው አንተ ዘንድ ይቀመጥ በላዩ ላይ ክፉ ስራበት ሲል ነበር የመለሰለት ሙስጠፋ ፓሻም ሚናስን በእንክብካቤ ያዘው ጥቂት የቁርአን ምዕራፎችንም አስተማረው ባፊድል ወንበራ ባሏ ኢማም አህመድ መገደሉንና ልጇ መማረኩን ለሙስጠፋ ፓሻ ገለጸች በልጇ ከሚናስ ጋር ልውውጥ እንዲደረግ ጥያቄ አቀረበች ልጄን ተቀብዬ ልጇን ላክላት ስትል ነገረችው ሙስጠፋ ከሱልጣኑ ፈቃድ መጠየቅ ስለነበረበት የባቲን መልእክት ወደ ኢስታንቡል ላከ። ሱልጣኑም የድል ወንበራን ልጅ የሃይማኖት ወንድማችን ስለሆነ የክርስቲያኑ ንጉስ ልጅ ከእናቱ ጋር እንዲገናኝ አድርግ ሲል ትእዛዝ አስተላለፈ። ባቲ ድል ወንበራ በሙስጠፋ ፓሻ አማካይነት ለሚናስ እናት የአጼ ልብነ ድንግል ሚስትና የግላውዲዮስ እናት ለሰብለ ወንጌል መልእክት አስላከች። መልእክቱም በተማረከው ልጇ መሐመድ ከሚናስ ጋር ልውውጥ እንዲደረግ የሚጠይቅ መልእክት ነበር። መሐመድ ከሚናስ ጋር በኩል ሊለዋወጥ ስለማይገባ ተጨማሪ አንድ ሺህ ወቄት ወርቅ ተጠየቀ። የሚናስ እናት ሰብለ ወንጌል በልውውጡ ተስማማች። ወርቁን ከራሷና ከትግሬ ሽማምንታሷ አታ ከመሐመድ ጋር ምጽዋ ወደብ ድረስ ላከች። ሙስጠፋ ፓሻ ሚናስን በጦር አሳጅቦ ምጽዋ ድረስ ላከ። ልውውጡም ተካሄደ። ባቢሎን ወንበራት ተሳክቶላት በ1547 ልጇን ከክርስቲያኑ እጅ አስለቀቀች። ሚናስ ወደ እናቱ ሲመለስ መሐመድ ግን ከቱርክ ወታደሮች ጋር ወደ የመን አቀና። ሙስጣፋ ፓሻ የኢማም አህመድን ልጅ መሐመድ ከራሱ ጋር እንዲቀመጥ ፈልጎ ነበር። ካደገ በኋላ የአባቱን ፈለግ እንዲከተል አልሞ ነበርና መሐመድን ይዞት ወደ ግብጽ ካይሮ ተጓዘ። የግብፁ ፓሻ መሐመድ ካደገ በኋላ የጦር መሳሪያና ሰራዊት ሰጥቶት ወደ አገሩ ተመልሶ እንደ አባቱ ጂሃድ እንዲያደርግ እንደሚያግዘው ቃል ገባለት። ወጪ የሚያደርገው ከፍተኛ ገንዘብና የሚንከባከቡት አሽከሮች መደበለት። ክርስትናን ለማስፋፋት አጼ ገላውዲዮስ ወደ ጋሞ፣ ጉመር፣ ሀዲያና ወገም ህዝቦች ዘመተ። ከፍተኛ ህዝባዊ እንቅስቃሴ ሲያደርጉ ከነበሩት ኦሮሞዎች ጋር ጦርነት አድርጓል። በሌላ በኩል ኑር ኢብኑ ሙሃጀር ኃይሉን ማጠናከሩን ቀጠለ። በ1550 ለዘመቻ ተንቀሳቀሰ። ነገር ግን በሌላ አቅጣጫ የመጣው የአጼ ገላውዲዮስ ጦር ሀረርን አጥቅቶ መለስተኛ ጉዳት አደረሰ። ከዚህ ጊዜም ጀምሮ ሙስሊሞችን ለኢትዮጵያ ስጋት አድርጎ መሳት ተጀመረ። እስላምና ሙስሊሞችን ለአገሪቱ አደጋ እንደሆኑ የማቅረብ ተግባሩም ቀጠለ። የኢማም አህመድን ማንነት እያነሱ ሙስሊሞች ለኢትዮጵያ አደጋ ናቸው የሚለው አስተሳሰብ በየአቅጣጫው ሲሰራጭ ቤተ ክህነትም በዚሁ ተግባር ተሰማራች። በ1550 አካባቢ በደብረ ሊባኖስ አቦት ጨጌ አምባቆም አማካይነት መጽሐፈ ቄዳር ተጻፈ። ይህ መጽሐፍ የሙስሊሙን ጥላቻ በህዝብ ልብ ውስጥ ለማሰረጽ ያለመ ነበር። በሌላ በኩል አሚር ኑር የሙስሊሞች ማዕከልና የሱልጣኑ መቀመጫ ቤተ መንግስት የነበረችውን የሐረር ከተማን ከክርስቲያኑ ጦር ጥቃት ለመከላከል የጀጎል ግንብን ማስገባት ጀመረ ባቢሎን ወንበራ የአጼውን አንገት አስቆርጣ የሙስሊሙን ሞራል ለማነሳሳት ጓጓች። የኑርን ሁኔታም አጤነች። እንቅስቃሴውን ስታይ እምነት ጣለችበት። የጋብቻውን መከር መክፈል እንደሚችልም አመነችበት። አመራሩን ሙሉ ለሙሉ ለሱ አሳልፋ ሰጠች። ባቲዱል ወንበራን ያገባው ኑር ኢብኑ ሙጃሂድ በ1552 ወይንም 959 ዓመተ ሂጅራ ባህረር በሁሉም እውቅናና ተቀባይነት ያገኘ አሚር ሆነ። መሪነቱንም ተቆጣጠረ። መውላና አሚር አልሙእሚኒን ኑር ኢብኑ ሙሃጀር በሚል የማዕረግ ስምም ተጠራ። እንዲሁም ሳሂብ ፈትሁ ሳኒ የሁለተኛው ድል ባለቤት በሚል ቅጽል ስምም ይታወቃል። በሌላ በኩል ከኢማም አህመድ በኋላ በ1557 የኦቶማን ቱርክ ጦር ኤርትራን ተቆጣጠረ። ወደ ትግራይም ዘልቆ ደብረ ዳሞ ገዳምን አጠቃም። ገላውዲዮስ ጦር በመላክ ህዝቡን በአመጽ እንዲመልሳቸው አሳሰበም። ቱርኮቹም አብዛኛውን ጦራቸውን ወደ ቤጃ ላኩ። ይህንን አጋጣሚ በመጠቀም የባህረ ነጋሹ ይስሐቅ በቱርክ ኃይል ላይ ጥቃት ፈጸመ። ከአካባቢው ለማራቅም ቻለ። ከዚያም በታችኛው ወልቃይት በሚገኙት የሞዛጋ ሙስሊሞች ላይ ዘመተ። በንግስት ጋዋይ መሩ የነበሩት ሙስሊሞች ተሸነፉ። ኑር ኢብኑ ሙጃሂድ ዳግም ኃይሉን አጠናክሮ በ1559 ወደ ፈጠጋር ዘመተ። ጎጃም የነበረው አጼ ገላውዲዮስ ሐመልማል በተባለው የአጎቱ ልጅ የተመራ ጦር ላከበት። ሐረርንም ለማስወረር ሞከረ። ይህንን ሲያደርግ የኑር ጦር ወደ ሐረር እንደሚመለስ ጠብቆ ነበር። ኑር ግን ጦርነቱን ካረሩ ውስጥ ሲል ሳይመለስ ቀረም። ይህንን ያወቀው አጼ ገላውዲዮስ ኑር ኢብኑ ሙጃሂድን ለማጥቃት ጦር ይዞ ተንቀሳቀሰ። ኑር ወደ ሐረር ለመመለስ ያልፈለገበት ምክንያት አንድም ጦርነቱ ከሐረር ውጪ እንዲሆን ለማስገደድ ወደ ሐረር ቢዘልቅም በከተማዋ ጀጎል ግንብ በመገንባቱና በሱልጣን በረከት የተመራ ጦር እዚያው ስለነበረ ነው። አጼ ገላውዲዮስ ከኑር ኢብኑ ሙጃሂድ ጋር ሊዋጋ ሲነሳ በመልኳ ማማር የተነሳ ከቄስ ባሏ የነጠቃት ዕቁባቱ ወደ ጦርነቱ እንዳይሄድ ትለምነው ነበር። ሆኖም ትቷት ሄደ። ኑር ኢብኑ ሙጃሂድ እና ገላውዲዮስ ፊት ለፊት ተገናኙ። ውጊያውም ተጀመረ። ኑር ተሳክቶለት አጼ ገላውዲዮስን ገደለው። በሶስተኛው ቀን አንጾኪያ ኢፋት ውስጥ ጽኑ ጦርነት ላይ ሳለ ገላውዲዮስ በጥይት ቆሰለ። በማርች 23 1559 በስክለት በዓለ ዕለት 20 የኑር ኢብኑ ሙጃሂድ ፈረሰኛ ሰራዊት ከበበው። በጦር ወቅተው አንድ ሙስሊም አንገቱን ቆርጦ ገደለው። አንገቱንም ለአሚር ኑር ኢብኑ ሙጃሂድ ሰጠም። ኑር የመህሩን ዋጋ ያጽዮን አንገት አገኘም። የገላውዲዮስን አንገት በአህያ ጭኖ ወደ ሐረር በድል አድራጊነት ተመለሰም። የአፄ ገላውዲዮስ አንገት በሐረር ጀጎል ግንብ ላይ ተሰቀለ። በኢማም አህመድ መስዋዕት መሆን በሙስሊሙ ላይ የደረሰው የስነ ልቦና ጠባሳም ተሻረ። የገላውዲዮስ ቀሪው አካል ከደሴ በስተምዕራብ በሚገኘው ተድባባ ማርያም ቤተክርስቲያን ተቀበረ። ተቆርጦ ወደ ሐረር የተወሰደው አንገቱ ከሶስት ዓመታት በኋላ በነጋዴዎች አማካይነት ተመልሶ በአንጾኪያ ተቀብሯል። ከላይ እንደተገለጸው ግብጽ የተጓዘው የኢማም አህመድ ኢብኑ ኢብራሂም ልጅ መሐመድ ከግብጽ ፓሻ የመሳሪያና ሰራዊት እርዳታ ሊሰጠው ቃል ተገብቶለት ነበር። ሆኖም መሐመድ በአባቱ ፈለግ ለመስራት ካለው ከፍተኛ ጉጉት የተነሳ ለረጅም ጊዜ መቆየቱ ትዕግስቱን ተፈታተነው። በተደጋጋሚ የተገባለት ቃል እንዲፈጸም ጠየቀ። በኢትዮጵያ ጂሃዱ ቀጥሎ ሙስሊሞችን ሊከላከልና የአባቱ ገዳይ አጼ ገላውዲዮስ ሊበቀል እጅግ ጓጓም። ሆኖም በፈለገው ጊዜ ሊያገኘው ባለመቻሉ በድብቅ ከግብጽ ወጥቶ ለሐጅ በሴፕቴምበር 1559 ወይንም 966 ዓመት ሂጅራ ወደ መካ አቀና። ሐጅም አደረገ። የእርሱን መሄድ የሰማው የግብፁ ፓሻ ከመካ ተፈልጎና ተይዞ እንዲመጣ አደረገ። የመሐመድን ትዕግስት ማጣት የተመለከተው ፓሻ ቀደም ሲል የነበረውን እንክብካቤ እንዲቀነስበት አደረገ። ዓላማውን ከዳር ሳያደርስ ከሀገሩ በወጣ በ13ኛ ዓመቱ በ1560 ወይንም 967 ዓመተ ሂጅራ በዚያው በግብጽ ሞቶ ተቀበረ። መሐመድ ዓላማውን አያሳካ እንጂ እናቱ ባቲድል ወንበራ በኑር ኢብኑ ሙጃሂድ አማካይነት በማርች 23 1559 አጼ ገላውዲዮስን በማስገደል መበቀል ችላ ነበር። መሐመድ ግን ይህንን ሳይሰማ ከዚህ ዓለም በሞት ተለየ።